لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن اهتدى بهداه أما بعد أحبتي في الله የአፍሪካ ቲቪ ተከታታዮች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ እንደምን ከርማችኋል? እንዴት አላችሁ? የአላህ ሰላም፣ ጤና፣ ምቾት ለእናንተ ይሁን። አላህ ሰላሙን ለእኛም ለእናንተም አላህ ያድርገው። ዓለምን ሰላም አላህ ያድርግልን። አላሁማ አንተ ሰላም ወሚንከ ሰላም በሉ። ሰላም ከአንተ ነው የሚመጣው። ሰላም አምጣልን፣ ሰላም አድርግልን ብላችሁ ዱዓ አድርጉ። ሚን አስማኢላሂ አልሑስና በሚል ከአላህ መልካም ስሞች መካከል በሚል የጀመርነው ትምህርት ዛሬም ቀጥሎ አንድ የሚገርመውን ስሙን መርጬላችኋለሁ። ምን አይነት ስም ይሆናል ትሉኛላችሁ? ወላሂ ምርጥ ነው። ያ ሰላም! በተለይ ይህ ስም ሰዎች ላይም በጣም ነው ውድ የሆነው፣ አላህ ላይ ደግሞ የበለጠ ምን የሚባል ነው? የምን የሚባል ባህሪ ነው? ሐሊም የሚባል ቻይ የሚባል አላህ ቻይ ነው። ያ ሰላም የሚችለው አለው። አዎ ባይችልንማ ታዲያ እኮ አልቆልን ነበር። አላህ ስብሓነሁ ወተዓላ ባይችል ኑሮ ከፍተኛ ውጥረት ነበር። እንዴት እንየዋ። አላህ ሐሊም ነው። አላህ ሐሊምነቱን የሚናገረው ስሙ በቁርአን ውስጥ ብዙ ቦታ ላይ ተነግሯል። إن ዩምሲኩ يمسك السماوات والأرض أن አላህ ስብሓነሁ ወተዓላ ሰማያትንና ምድሮችን እንዳይወገዱ ቀጥ የያዘ ነው። አይወገዱም። አትፍራ፣ ይወድቅብኛል ብለህ አትስጋ። ወለኢን ዛለታ ቢወገዱ ግን ይናምሰከሁማ ምን አሐድ ሚን ባዕዲ ከሱ ሌላ ሊያድናቸው የሚችል የለም። የትኛውን ቋሚ ደርድሮ ነው የሚያቆምልህ ሰማይን? የሆነ መሬት ሲንቀጠቀጥ እንኳን አንድ ከተማ ላይ ያለችን ሀገር ለማዳን ዓለም አይደል የሚሰበሰበው? ፈማ ባሉከ ታዲያ ከላይ ሰማይ እንዳለ ቢወድቅ ማን ነው የሚያድነው? ኢነሁ ካነ ሐሊመን ገፉራ አላህ ስብሓንሁ ወተዓላ ቻይ ነውና ማህሪ ነውና አለ ዋዕለሙ አነ አላህ አላህ መሆኑን እወቁ ያዕለሙ ማ ፊ አንፉሲኩም ፈሕዘሩ በውስጣችሁ የምትይዙትን ነገር የሚያውቅ መሆኑን እወቁና ተጠንቀቁ ውስጣችሁን አላህ የማያነበው መስሏችሁ ከሆነ አላህ ውስጣችሁን ያውቃል ምን እንዳሰባችሁ ያውቃል ወሁወ ዓሊሙን ቢዛቲ ሱዱር አላህ በውስጣቸው የቋጠራችሁትን ሁሉ ያውቃል። ወዕለሙ አነ አላህ ገፉሩን ሐሊም ባይሆን ውስጣችሁን አቅባችኋለሁ ሲል ድንግጥ እርግፍ ብላችሁ ተስፋ እንዳትቆርጡ። አላህ መሐሪ ነው። አላህ ቻይ ነው። ወይ ጉድ! ቻይ ባይሆንማ አልቆልን ነበር። وقال سبحانه والله يعلم ما في قلوبكم الله فوستأتيها اللون كيا قال وكان الله عليما حليما الله واكنا شاينو أو قبهن نقرر من جاي وسدن يتلال من مالتنا حليم مالت المعنى الذي لا يعجل على عباده بعقوبتهم على ذنوبهم ومعاصيهم ባሮቹ አጠፉ ብሎ ወዲያው እርምጃ ወስዶ ፍርስርስ የማያረጋቸው የራ وهم ወሁም به ቢህ باروچون ባሮቹን እየካዱት እየወነጀሉት يطفاتوش ጥፋቶች ላይ እየዋሉ ያያቸዋል ወሆ يحلم عليهم فيؤخر وينظر ወዩአጅል ወላ يعجل ጊዜ ይሰጣቸዋል እንዲያውም ሊቶብቱ ይሆናል በሚል ይሆናል በሮቹን ክፍትፍት አድርጎ አመቻችቶ ግፊት ያሳድራል ወዩዓሊ ኒዕማ ዐለይህም ወሁም ዐላ ማዕሲህም እነሱ ወንጀሎቻቸው ላይ እያሉ ኒዕማዎችን እንዲሁም ያከታትልላቸዋል ሀብታም ያረጋቸዋል ጤና ያረጋቸዋል فيحلم عن مقابلة العاصين بعصيانهم ويمهلهم كي يتوبوا يملسوا زندنو يتوبتوا زندنو قال توبتوس ولا يعجلهم بالعقوبة كي ينيبوا ويرجعوا من البات لباقيتوا عسبوا تمكروا ተዘክረው ይመለሱ ይሆን በሚል ጊዜ ይሰጣቸዋል የአላህ ስብሓንሁ ወተዓላ ችሎታ በስፋቱ ወደር የለውም أولم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم وكانوا أشد منهم قوة وما كان الله ليعجزه من شيء في السماوات ولا في الأرض إنه كان عليما قديرا الله سبحانه وتعالى አቅቶት ሳይሆን እርምጃ መውሰድ ስላልቻለ ሳይሆን አላህ ስብሓንሁ ወተዓላ አዋቂ ነው ሁሉን ነገር የሚችል ቢሆንም ግን ጊዜ ይሰጣል ولو يؤاخذ الله الناس بظلمهم ما ترك على ظهرها من دابة ما ترك عليها من دابة ولكن يؤخرهم إلى أجل مسمى አላህ ስብሓንሁ ወተዓላ የሰው ልጆችን በጥፋታቸው ሙሉ ቢቀጣቸው ማኖሮ ምድር ላይ አንድንም ሰው አይተው ነበረ ምንም ተንቀሳቃሽ አይኖሩም ነበር ግን ኢላ አጀሊን ሙሰማ ጊዜ ይሰጣል አላህ ፈኢዛ ጃ አጀሉሁም ላ የስተእኽሩነ ሰዓተን ወላ የስተቅድሙን ጊዜ ይሰጣል ይሰጣል ይሰጣል ቀኑ ድርስ ሲል ቀጠሮ ድርስ ሲል ሲውል አለቀ ኸላስ ከዚያ በኋላ ዓለም ተሰብስቦ ሰከንድ እንኳን ማቆየት አይቻልም ጊዜው ሳይደርስ በፊት ደግሞ ትንሽ እናስቀድመው ዓለም አይችልም ተሰብስበ በሙሉ ያለ ሰዓትህ አንድ ነገር ሊያረጋህ አይችልም ከሰዓትህም ሊያሳልፍህ አይችልም ወረቡከ አልገፉሩ ዙ ረሕማ መሃሪው አላህ ጌታህ የእዝነት ባለቤት ነው ለው ዩአኪዙሁም ቢማ ከሰቡ ለዓጀለ ለሁም ልዓዛብ በወንጀላቸው ሊቀጣቸው ቢፈልግ አላህ ቅጣቱን አሁኑ ያጣድፈው ነበር አሁኑ ያደርገው ነበር በል ለሁም መውዒዱን ለን የጅዱ ሚን ዱኒህ መውኢላ ለእነሱ ቀጠሮ አላቸው የማይታለፍ የሆነ የዚያ ቀጠሮ ቀን መሸሻ የሌላቸው ወዴትም ተደብቀው የማያመልጡት የሆነ ቀጠሮ አለባቸው ይላል አላህ የሰው ልጆች በሱ እያሻረኩ እንኳን ከሱ ጋር ሌላ አምላክ አለ ብለው እያጋሩ እንኳን ዝም ይላቸዋል። እሱን እየሰደቡት እንኳን እሱን እያዋረዱት እንኳን እሱን እየካዱት እንኳን የእሱን ወዳጆች ባሮቹን ነቢያትን፣ ሳሊሖችን፣ ዓሊሞችን እያሳደዱበት ዝም ብሎ ያያቸዋል። ዝም ብሎ ማየት አይደለም። የተለያዩ ጸጋዎችን በእነሱ ላይ ያዘንብላቸዋል። ሱብሓነክ አቡ ሁረይራ ረዲየላሁ ተዓላ አንሁ ነቢዩ ዓለይሂ ሰላቱ ወሰላም ከአላህ በሚያወሩት ሐዲሳቸው ሐዲስ አልቁርሲ በሚባለው እንዲህ ይላሉ። የአደም ልጅ ይሰድበኛል፣ የማይገባውን ሊሰድበኝ አይገባውም ነበር። የአደም ልጅ ያስተባብለኛል፣ ማስተባበል አይገባውም ነበር። እንዴት ነው የሰደበ ስድብማ ማለት እነሊ ወለደን እያለ ልጅ አለው እያለ እያሰደበኝ እያዋረደኝ። አላህ እኮ ልጅ አለህ ማለት መውደድ አይደለም፣ ማክበር እኮ አይደለም፣ መስደብ ነው። ጉድለት አለህ ማለት ነው። ሰው ትመስላለህ ማለት ነው። ሱብሓነላህ አስተባበለኝ የምለው ደግሞ መክለቄን እያመነ መልሼ እንደምቀሰቅሰው ይጠራጠራል ወይም ውሸት ነው ተመልሶ መነሳት የለም ይላል وضرب لنا مثلا ونسي خلقه ቃለ መን ዩሕይ ልዕዛመ ወሂየ ረሚም የሰው ልጅ አፈጣጠሩን ረሳና መን ዩሕይ ልዕዛመ ወሂየ ረሚም አለ እንደዚህ ብትፍትፍት ያለ ብትንትን ያለ አጥንትን አፈር የሆነውን አጥንት እንዴት ነው የሚቀሰቅሰው? ማን ነው ህይወት የሚዘራበት አለ። ቁል በል ዩሕይሃ አለዚ አንሻአሃ አወለ መራ መጀመሪያ ሲጀመር ሃ ሲል ያስገኘው ጌታ ነዋ የሚቀሰቅሰው በላቸው። ወሆ ቢኩል ኸልቅን ዓሊም አቡ ሙሳ ልአሽዓሪ ረዲየላሁ ተዓላ አንሁ ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ከአላህ የበለጠ ታጋሽ የለም። የተለያዩ አስቸጋሪ ነገሮችን ሰምቶ ታግሶ በማለፍ እንደ አላህ ያለ ማን አለ አሉ። እንዴት ልጅ አለህ እያሉት ታግሶ ያልፋቸዋል። ልጅ አለው እያሉት ጤና ይሰጣቸዋል። ልጅ አለው እያሉት ያበላቸዋል፣ ያጠጣቸዋል። ከዚህ የበለጠ ትዕግስት አለ? ወላሂ እኛ እኮ ትንሽ ነገር ሲነኩን ብው ነው የምንለው። የሌለንበትን ሆነው እንዴ ያለንበትን እንኳን ሲናገሩብን ያንቀጠቅጠናል። አላህ ስብሓነሁ ወተዓላ ግን ልጅ አለው፣ ሚስት አለው፣ አማላጅ አለው። ያለን ገሌ አይሰራም፣ ብቻውን አይችልም ስንለው ዝም ትግስት ይሉሃል። ይሄ ነው ቻይነት ይሉሃል። ይሄ ነው ፊርዓውን ያን ያህል ሲተብት ቻለው። እንዲያውም ነቢይ ላከለት ኢዝሃባ ኢላ ፊርዓውነ ኢነሁ ጠጋ አንተ ሃሩን ጋር ሂዱና ሙሳ ነው የሚላቸው ሃሩን ጋር ሂዱና አስተምሩት ድንበር አለፈ በጣም ጠገበ ጌታውን ረሳ فقولا له قولا لينا لعله يتذكر او يخشى قل كفو نقر لا تناقروت لسلس يا نقر تناقروت اللي هن لا تقابوت مالتنا سبحانك ما اعظمك لفرعون قولا لين تلال يا رب حليم هدنا لكل كنا قرهم بك على نير من جواس لبت الله ما فقولا له قولا لينا لعله يتذكر او يخشى ለስለስ ያለ ነገር በመናገር ምናልባት ጥሩ ነገር ሊናገር ይችላል። ምናልባት ሊፈራ ይችላል። ወደ አላህ ሊመለስ ይችላል። አላህ ስብሓንሁ ወተዓላ ልጅ አለው ያሉትን ኸልቆቹን እንኳን ክርስቲያኖቹ ዒሳ የአላህ ልጅ ነው አሉ። አይሁዶቹ ዑዘይር የሚባል የአላህ ልጅ አለ አሉ። አረቦቹ መላይካ የአላህ ሴት ልጆች ናቸው አሉ። እነዚህን ምን አላቸው አላህ لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد እነዚያ አላህ የሶስቱ ስላሴዎች አንድ ሶስተኛ ነው ያሉ ሰዎች ከፍረዋል በእኔ እንዳመኑ አይቆጠርም በእኔ ማመን ሙሉ በሙሉ በእኔ ማመን ነው እንጂ አንድ ሶስተኛ ነው ማለት አይደለም አለና ካሱ ሌላ ሌላ ምንም አምላክ የለም አለ ወይን ለም የንተሁ አማ የቁሉን ይህንን ከማለት ባይቆጠቡ ለየመሰነ ለዚነ ከፈሩ ሚንሁም አዛቡን አሊም ከእነሱ መካከል በዚህ በክህደቱ የቀጠለው ሰው የቀጠለውን ሰው የሚያም ቅጣት ማግኘቱ አይቀሬ ነው አለ ከዚያ በኋላስ ምን አለ አፈላ የቱቡነ ኢለላህ ወየስተግፊሩነህ ምን አለ እዚህ ኩፍር ላይ ያሉ ሳሊሱ ሰላሳ እያሉ ሶስቱ ስላሴ እያሉ ያሉ ሰዎች ወደ አላህ ተመልሰው ይልቁንስ ምህረቱን አይጠይቁትም ወይ ወየስተግፊሩነህ أفلا يتوبون إلى الله ويستغفرونه يشلو والله غفور رحيم الله مهري عزينو سلزي الله سبحانه وتعالى حليم بمهنو انظروا إلى هذا الكرم والجود قتلوا أولياءه قالوا إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ወለሁም አዛቡል ሐሪቅ የሚለው የቁርአን አያት አየህ። እነዚያ ሴት አማኞችንም ሆነ ወንድ አማኞችን የፈተኑ ሰዎች ከዚያ ተውበት ያላደረጉ የጀሃነም ቅጣት ይጠብቃቸዋል አለ አላህ። ገለው ተውበት ካደረጉ ግን እምራለሁ እኮ ነው። ሐሰኑል በስሪ ምን አሉ? እውት የአላህን ችሮት አሉ። እውት የአላህን ጁድ አሉ። ለምን የአላህን ወዳጆች ገለው አሁንም ወደ ተውበት ይጠራቸዋል። አሁንም ወደ እሱ እንዲመለሱ ይጠራቸዋል። አፈላ ነቱቡ አሁንም አንመለስም ታዲያ ወደ እሱ መመለስ እድሉ ሳያመልጠን በፊት መመለስ የለብንም أسأل الله ربي أن يوفقنا وإياكم للتوبة الصادقة إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لأنك الله قلبي كله أمل لأنك الله روحي ملؤها الألق لأنك الله لن أختار لي ملكا أنت العظيم الذي في ملكه